بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم عقيدة الواسطية أردتنياو ክፍል ነው የመጨረሻው ክፍል ላይ እያቆም ነው አላህ ስብሓንሁ ወተዓላ ራሱን በሚገልጽ ጊዜ ቁርአን ላይ ነፊና ኢስባትን ሰብስቧል እያል ከዛም سورة الإخلاص لاي الله سبحانه وتعالى راسن بميقال تقزي الزام لاي نفي الناس باسن سبسوال لمثال قل هو الله أحد الله أندنو بلوسيلي هي إثباتنو الله الصمد بلن سن لمهم إثبات مهون نايتنال لم يلد ولم يولد بلن سن هي نفي مهون نايتنال الله سبحانه وتعالى ራሱን ሲገልጽ ነፊና ኢስባትን ሰብስቧል እያል ነበር ያቆም ነው። ዛሬ ምን አሉ? ወማ ወሰፈ ብሂ ነፍሰሁ እንደዚሁም ራሱን የገለጸበት ነፍሱን የገለጸበት አላ ስብሓነሁ ወተዓላ ፊ አዕظሚ አያ በታላቋ አያት ላይ ራሱን የገለጸበትም እንደዚሁ ነፊና ኢስባትን የሰበሰበ ሆኖ እናገኘዋለን ነው ሐይፍ የቁል በሚል ጊዜ አላሁ ላ ኢላ ሁወ አላህ ላ ኢላ ሁ ላ ቢሐቅን ኢላሁ በእውነት የሚመለክ አምላክ የለም እሱ ብቻ እንጂ። ኢላህ የሚለውን በተለያዩ አጋጣሚዎች ብዙ ጊዜ አይተነዋል። የቋንቋ ሊቃውንትም ምን እንዳሉት ተመልክተናል። ቁርአንና ሐዲስም የሚደግፈው ፍቺ የትኛው እንደሆነ አይተናል። እሱ ምንድን ነው? ኢላህ የሚለው የሚመለክ በመከራ በችግር ጊዜ የሚያስቡት የሚማጸኑት ማለት እንጂ ሳሊቅ አለመሆኑን አይተናል እና አልሐዩ ህያው ነው። አላህ ስብሓነሁ ወተዓላ ሐይ ነው። የእሱ ሐይነት ከፍጡራን ሐይነት ህያውነት የተለየ ነው። እንደሚታወቀው አንዳንድ ሙብተዲዓዎች ምን አስማው ሲፋት ላይ እንዳለ ከአህል ሱና ወልጀማዓ ያፈነገጡ በጣም በርካታዎቹ ማለት ነው የሚያጣምሙት የሚያውሉት አህል ሱና ወልጀማዓ በሚያሰብሱት ነገር ላይ እነሱ ሙሸቢሃ ናቸው ብለው የውሸት ምስክርነትን ይመሰክራሉ። እዚህ ላይ ግን አንዳንድ ይህንን የሚያሰብቱ ሙብተዲዓዎች ስላሉ ግልጽ ሀይ የሚለውን ማለት ነው ግልጽ የሆነ ምላሽ ይኖራል እዚህ ላይ እነሱ حي የሚለውን ነገር ያሰብታሉ እንደሚታወቀው የሰው ልጅም حي ይባላል እንስሶች حي ይባላሉ አንድ እንስሳ حي ሊባል ይችላል ስለዚህ እናንተም حي የሚለውን ነገር ለአላ ስብን ተላ ስታሰብቱ አመሳሰላችሁት ከፍጡራን ጋር እንላቸዋለን በዚህ ጊዜ የእነሱ ምላሽ ምን ይሆናል አይ የአላህ سبحانه وتعالى ሀይነት ህያውነት እንደ ፍጡራን ህያውነት አይደለም ይላሉ ለይሰ ከልሐይ ይሄ ይሆናል ምላሻቸው። በዚህ ጊዜ እኛ ደግሞ እኛም የምናሰብታቸው ነገሮች ላይ በአጠቃላይ ይህንን እንላለን። ለምሳሌ አላህ ስብሓነሁ ወተዓላ እስቲዋን ስናሰብ ስለ አላህ ስብሓነሁ ወተዓላ የአላህ ስብሓነሁ ወተዓላ እስቲዋ እንደ ፍጡራን እንዳልሆነ እናምናለን። ለአላህ ስብሓነሁ ወተዓላ ሁለት እጆችን ስናሰብት እንደ ፍጡራን እንዳልሆነም እናምናለን። በል እንደ ፍጡራን ነው ብሎ ማመንም ሆነ መናገር ኩፍር መሆኑንም እናምናለን። ይሄ ሚዛናቸው እንግዲህ እዚህ ላይ ያሉት ነገር ያኔ ለይሰል ሐይ ከልሐይ ይሉናል። እንግዲህ ህያውነትን ካሰበቱ በኋላ የአላህ ህያውነት እንደ ፍጡራን ህያውነት አይደለም የሚሉን ከሆነ ሌላም ቦታ ላይ አስብታችሁ ይህንን ሚዛን ለምን አትጠቀሙበትም ብለን እንላለን። መቼም አላህ ስብሓነሁ ወተዓላ አለ አለ የማይል የለም። አላህ አለ ይባላል አለም። የሰው ልጅ አለ ይባላል፣ እንስሳም አለ ይባላል። ስለዚህ ተመሳሰለባችሁ ለምን አለ ትላላችሁ እንላቸዋለን። አላህ አለ ስንል የተለየ ነው፣ የሰው ልጅ ደግሞ አለ ስንል የተለየ ነው ብሎ የሚሉ ከሆነ ሁሉም ሲፋቶችም ላይ እንደዚሁ ልትሉ ይገባችኋል። አልቀዩም ቀዩም ሲባል ሁለት አይነት ማዕና እንደሚኖረው ዑለሞች ይናገራሉ። አንደኛው ቅያሙሁ ቢነፍሲ አልቃኢም ቢነፍሲ ነው። አላህ ስብሓነሁ ወተዓላ በራሱ አላህ ስብሓነሁ ወተዓላ የቆመ ነው። በራሱ የቆመ ነው ሲባል ደግሞ ምንን ያስይዛል ማለት ነው? አላህ ስብሓነሁ ወተዓላ የተብቃቃ ነው፣ ከሁሉም ነገር የተብቃቃ ነው። ከጃ ይፈላጊ አይደለም አላህ ስብሓነሁ ወተዓላ። ሁለተኛው ደግሞ አላህ ስብሓነሁ ወተዓላ ለፍጡራን በፍጡራን ላይ የቆመ ነው። ፍጡራን የሚያስፈልጋቸውን ባሮች የሚያስፈልጋቸውን ነገሮች ያከናውናል አላህ ስብሓነሁ ወተዓላ እንደፈጠራቸው ሁሉ ማለት ነው። እዚህ ላይ እንግዲህ ምን እያልን ነው? አላህ ስብሓነሁ ወተዓላ አየተል ኩርሲም ላይ እንደዚሁ ራሱን ሲገልጽ በይነ ነፍይ ወል ኢስባት እየሰበሰበ ነው አላህ ስብሓነሁ ወተዓላ ኢስባትና ነፍይን። አሁን ያሳለፍነው አላሁ ላኢላሃ ኢላሃ ኢላ ሁወ አልሐዩ ብለን ስንል ሐይ ቀዩም ብለን ስንል ኢስባት ነው። ላ ተአኹዙሁ ሲነህ ሲና ሲነቱን የሚባለው ሲና ምንድን ነው? ወይም ማንገላጀት ከእንቅልፍ በፊት ተቀድሞ የሚመጣው ነገር ነው። ያው ጭልጥ ያለ እንቅልፍ ሳይሆን ማንገላጀቱ ማለት ነው። ወላ ሙን እንቅልፍም እንደዚሁ ወስደውም አይዘውም አላህ ስብሓነሁ ወተዓላ እዚህ ላይ ምን ይሆናል? ነፍይ ነው ማለት ነው። ከዚህ በፊት እንዳልነው ግን ጥንቃቄ የሚያስፈልገው ነገር ነፍይ ብቻውን ነፍይ ብቻውን ውዳሴ የማይሆንበት ጊዜ አለና ከአላህ ስብሓን ወተዓላ አንዳንድ ጎደሎ ባህርያቶችን ስንነፈይ የተፈለገው መነፍየት የሚለው ነገር ብቻ አይደለም። ከመነፍየታችን ጋር ከዛ ከነፈየነው ነገር ካስወገድነው ነገር ፍጹም ተቃራኒ የሆነ ሙሉእ ነገርን ለአላህ ስብሓን ወተዓላ እናሰብታለን። ለምሳሌ አላህ ስብሓነሁ ወተዓላ አይበድልም ብለን ስንል ምሉ የሆነ ፍትሐዊነትን ለአላህ እናሰብታለን። አላህ ስብሓነሁ ወተዓላ አይሞትም ብለን ስንል ምሉ የሆነ ህይወትን ጎዶሎ የሚባል ነገር የሌለበትን ህይወት እናሰብታለን ነው። ቅድም ለምሳሌ ሀይ ብለናል። ሐይ ብለን ስንል ሙሉ የሆነ ህይወትን ነው ለአላህ ስብሓነሁ ወተዓላ የምናሰብተው። ለሰው ልጅ ለፍጡር አንሳ ጎዶሎ የሆነ ነው። ሰው ልጅማ ከዚህ በፊት ምንም ነገር አልነበረም አይደለም እንዴ? لم يكن شيئا مذكورا ከዚህ በፊት እኮ ምንም የማይወሳ ነገር ነበረ ሰው ልጅ ማለት ከዛም በኋላ ሞት ይከተላል بل ህይወቱ በህይወት እያለ ራሱ ማለት ነው ኑሮው ህይወቱ ራሱ ጎዶሎ የሆነ ነገር ነው ስለዚህ አይመሳሰልም ነው له ما في السماوات وما في الأرض በሰማያትና በምድር ያለው ለአላህ ስብሓነ ወተዓላ ነው يعني በመፍጠር በኩል አላህ ብቻውን ከልቆታል በማስተናበር በኩል ነገርን ሁሉ ያስተናብራል በባለቤትነት በኩል በንግስና በኩልም የአላህ ስብሓንሁ ወተዓላ ነው ነው መን ዘለዚ ማን ነው ያ የሽፋዑ ዒንደሁ እሱ ዘንድ የሚያማልደው ማን ነው ኢላ ቢኢዝኒሂ በሱ ፈቃድ ቢሆን እንጂ አላህ ስብሓንሁ ወተዓላ ፈቅዶለት እንደሆነ እንጂ ማን ነው እሱ ዘንድ የሚያማልደው ነው እንግዲህ ምልጃ ትክክለኛ የሆነች ምልጃን እህልሱና ወልጀማዓ ያሰብታሉ ነገር ግን መስፈርቶች ይኖሩታል የመጀመሪያው እዚህ ላይ ምን ብለናል? ለምሳሌ መን ዘ ለዚ የሽፋዕ ዒንደህ ኢላ ቢኢዝኒህ ብለናል። ስለዚህ የእሱ ፈቃድ የእሱ ፈቃድ አላህ ስብሓንሁ ወተዓላ ለሚያማልደው ሰው እንዲያማልድ ፍቃድ ይሰጣል። ሁለተኛው ነገር ደግሞ ምንድን ነው? አላህ ስብሓንሁ ወተዓላ ከአማላጁም ከሚማለድለትም ሰው አላህ ስብሓንሁ ወተዓላ ይወዳል። እነዚህ ነገሮች ሲሟሉ ነው እንግዲህ ትክክለኛ ሸፋዓ ብለን የምንለው እንጂ ልክ የሰው ልጅ ላይ እዚህ ምድር ላይ እንደምናየው አንድ ሰው ምንም ነገር ፈቃድ ሳይጠይቅ ለምሳሌ ነገስታት፣ ባለስልጣናት ጋር እንደሚገባው ገብቶ ያማልዳል። ከተቀበሉም ተቀበሉ፣ ካልተቀበሉም አልተቀበሉ። እንዲህ አይነት ነገር አይደለም። መጀመሪያ አላህ ስብሓን ወተላ ይፈቅዳል። ከዛም በኋላ ከአማላጁ ሌላኛው መስፈርት ማለት ነው። ሊወድ ይገባል። አላህ ስብሐነ ወተዓላ አማላጁን ስራ ይወድለታል፣ ይቀበለዋል። እንደገና ደግሞ ከተማላጁም እንደዚሁ ማለት ነው። ለምሳሌ ቢያንስ የተውሂድ ሰው መሆን መቻል አለበት። እንዲህ እንዲህ አይነት ነገሮች ከተሟሉ አለ ሸፋዓ ነው። عنده እሱ ዘንድ إلا بإذنه በሱ ፈቃድ ቢሆን እንጂ ወላ ዩሒጡነ ቢሸይእ ምን ዕልሚ አያካብቡም በአንዳች ነገር ምን ዕልሚ እዚህ ላይ ሁለት አይነት ነገር ተብሏል በዑለሞቻችን አንደኛ ወላ ዩሒጡነ ቢሸይን ሚን ዕልሚህ ብሎ ማለት እነሱ እኮ አያካብቡም በአንዳች ነገር ከሱ እውቀት እሱ የሚያውቀውን ነገር እነሱ ሊያውቁት ሊደርሱበት አይችሉም። إلا بما شاء እሱ በሻው በፈለገው ነገር ቢሆን እንጂ የፈለገውን የሻውን ሳ ያሳውቃቸዋል፣ ያውቁታል ነው። ሌላውን በርካታ ነገር ግን እነሱ የማያውቁት ብዙ ነገር አላህ ዘንድ ይኖራል ነው። ሌላው ደግሞ አያካብቡም እሱን በማወቅ ማለት ነው። አላህ ስብሓንሁ ወተዓላን በማወቅ ለምሳሌ አላህ ስብሓን ወተዓላ ስለ ባህሪያቶቹ ተናግሯል። የተነገረንን ነገር እናውቃለን፣ ከይፍያ ያልተነገረንን እንደዚሁም ያልተነገሩን ስለ አላህ ስብሓንሁ ወተዓላ እነዚህ እነዚህ ነገሮችን ማወቅ አንችልም ነው። የተነገረንን ብቻ እናውቃለን። ኢላ ቢማሻ እሱ በሻው በፈለገው ነገር ይሆን እንጂ ወሲዐ ኩርሲዩሁ ሰማዋት ወልአርድ አያቱል ኩርሲ የተባለው እንግዲህ ኩርሲ ስለተወሳበት ነው። ኩርሱይ ሰፋ ሰማዋት ወልአርድ ሰማያትና ምድርን ኩርሱይ ምንድን ነው የሚለው ላይ ከእብን አባስ በትክክለኛ ዘገባ ተገኘ ያሉት ዑለሞቻችን የአላህ ስብሓን ወተዓላ ሁለት እግሮች ማስቀመጫ ተብሏል። ሌላ ምን ተብሏል? ዒልም ተብሎ ተፈስሯል ተብሎ ከእብን አባስ መጥቷል። ነገር ግን ህልም ብሎ ተፈሱራል የተባለበት ዘገባ ትክክለኛ ያልሆነ ዘገባ እንደሆነ ተነግሯል። ይሄኛውን ብቻ ሼኹል አልባኒ ሶሒሕ ብለውታል። ያኒ የእብን አባስ እብን አባስ የአላህ ስብሓነ ወተዓላ እግር ማስቀመጫ ነው ብሎ የፈሰረው ሼኹል አልባኒ ሶሒሕ ብሎ ብለውታል። ያኛውን ዒልም ብሎ ፈሰረበት የተባለው ግን ትክክለኛ ያልሆነ ዘገባ መሆኑን ዑለሞች ተናግረዋል። ولا يؤوده حفظهما ولا يؤوده أي كبدهم الله سبحانه وتعالى حفظهما ما تبك ሰማያና مدري ما مثله وهو السؤال علي العظيم علي كاس يعلنهم ነው አላህ ስብሓን ወተዓላ ከፍ ያለ ነው العظيم ታላቅ ነው አላህ ስብሓንሁ ወተዓላ ከዛም ቀጥሎ ምን አሉ ሸኹ ወሊሃዛ ለዚህማ ካነ መን ቀራ ሀዚህ ልአያችን አያ የቀራ ሰው ፊ ለይለትን በአንድ ሌሊት لم يزل عليه رسول أي وجد من الله كالله سبحانه وتعالى هنا حافظ طباقي مالتنا يطبقون ولا يقربه شيطان شيطان ما يقربهم حتى يصبح اسكن من قادر اسمه لكن كذا قلت الجمع بين علوه وقربه وأزليته وأبديته عندما دم مسبسب بين علوه وقربه علونا كف مالتونا ቅርብ መሆኑ እንደዚሁም አዘልየትህ ወአበድየትህ አዘልይ መጀመሪያ የሌለው ቀዳሚነት ነው አበድየትህ ብለን ስንል ደግሞ ዘውታሪነቱ ነው وقوله سبحانه هو الأول والآخر والظاهر والباطن هو الأول يهنن انقري النبي عليه الصلاة والسلام آه، تفسر هو الأول فسره النبي عليه الصلاة والسلام بقوله الذي ليس قبله شيء كالسبافيت من نجري اللي هنا بلو فسره النبي عليه الصلاة والسلام حديث له والآخر فسره النبي صلى الله عليه وسلم الذي ليس بعده شيء كالسبهلا عندما نجري اللي هنا እዚህ ላይ አላህ ስብሓነሁ ወተዓላ አኺር ነው፣ ምንም ጥርጥር የለውም። ነገር ግን እንደማይጠፉ የተነገሩ ነገሮች አሉ። ለምሳሌ ጀነትና ጀሀነም ብቻ ይህንን ዑለሞች የተለያየ ነገር ብለዋል በዚህ ዙሪያ ላይ አንዳንዶቹ ምን ብለዋል? ይሄ ዘውታሪነት የእነሱ ባህሪ አይደለም። አላህ ስብሓነሁ ወተዓላ ቆያቸው እንጂ ዘውታሪነት ወይም መቆየት የእነሱ የማይላቀቅ ከእነሱ የማይላቀቅ የራሳቸው ባህሪ አይደለም። አላህ ስብሓነሁ ወተዓላ የሰጣቸው ነገር እንጂ በፈቃዱ አቆያቸው እንጂ መቆየትና ዘውታሪነት ግን የአላህ ስብሓነሁ ወተዓላ ብቻ ነው ነው አለመጥፋት ማለት ነው። ስለዚህ ይሄ በቂ ምላሽ ይሆናል ኢንሻአላ። ወዛሂሩ ቢነ ዙሁር ዛሂር ብለን ስንል ምንድነው? ከላይ የሆነ አንዳንዴ ግልጽ ምናምን እየተባለ ዑሉውን ላለመስበት ላለማስበት ወደዚህ የሚያግደመድሙ ሰዎች አሉ። ይህ ትክክል አይደለም። ዛሂር እዚህ ላይ ዑሉውን የተፈለገበት ሚን ዙሁር ከላይ ነው ለማለት ነው። ነቢዩ ዓለይሂ ሰላቱ ወሰላምን ፈስረውታል። ለይሰ ፈውቀሁ ሸይ ብለውታል። አለዚ ለይሰ ፈውቀው ሸይ ያ ከሱ በላይ ምንም ነገር የሌለ የሆነ ማለት ነው። ወልባጢኑ ቅርብ የሆነ ነው። አለዚ ለይሰ ዱነሁ ሸይ ከሱ ወዲህ የቀረበ አንድም የሌለ የሆነ ነው። ይህ ሲባል ምንድን ነው? አላህ ስብሓነሁ ወተዓላ ወሃዛ ኪናየቱን አን ኢሓጠቲሂ ቢኩል ሸይ ይላሉ ኢብኑ ተይሚን። አላህ ስብሓነሁ ወተዓላ በሁሉም ነገር ላይ ያካበበ መሆኑ የተገለጸበት ነገር ነው። الله كلاك ما هو نقارا كربنا الله سبحانه وتعالى كلاك ما هو نقار بتأم كربنا الله سبحانه وتعالى عندما يتوقع وقن أقول لهم سالي كقدم جمرا آه، وهو بكل شيء عليم بقول لهم نقر لا وكنا الله سبحانه وتعالى سموتشن أصلفنا حي قيوم إيال አሁንም የተለያዩ ስሞችን የአላህ ስብሓን ወተዓላ ስሞችን አሳልፈናል። ስም ላይ ግዴታ ከሚሆኑብን ነገሮች ውስጥ አንዱ ስሙን ማስበት ብቻ ሳይሆን ስሙ የያዘውንም ባህሪ ራሱ ማስበት ግዴታ ነው። ለምሳሌ ረሒም፣ ረሕማን ብለን ስንል አዛኝነትን ያመላክታል። ለአላህ ስብሓን ወተዓላ እነዚህን ስሞች ከማስበት ጋራ አዛኝነትን ማስበት ግዴታ ነው። ካልሆነ ኢልሓድ ነው። ይሄ በአላህ ስብሓነሁ ወተዓላ ስሞች ላይ መዘንበል ነው። ቀጥተኛ መታመን ካለበት ትክክለኛ መንገድ ወደ ጥመት መንገድ መዘንበል ነው። ስሙን እናሰብታለን። ስሙ የያዘውንም ባህሪ እንደዚሁ እናሰብታለን። ተገቢው ነገር ይሄ ነው። ቀውል ስብሓነህ ወተወከል ተመካ አለል ሐይ በዛ በህያው አለዚ ላ የሙት በዛ በማይሞተው ህያው በሆነው ጌታ ተመካ ነው። ليلو سازاري هيو بيون نجم واشن تنانت من المال نبرم إحاطة علمه بجميع مخلوقاته إحاطة علم علمه يوقس مكابب بجميع مخلوقاته باتك على مخلوقاته شو بفطران شو قوله وهو العليم الحكيم سو أواكي حكيمنا انقديه እዚህም ላይ ሁሌም ልብ ብለን ስንመለከት በተለይ አንዳንድ ሙብተዲዓዎች እንደ አሻዒራ እና የመሳሰሏቸው ያሰበቷቸው አንዳንድ ነገሮችን ስንገነዘብ ስናይ ይህንን ያሰበቱበት ምክንያት ተመልክተን እንደገና ሌሎች ሲፋቶችን ያላሰበቱበትን ምክንያት ስናይ በጣም የሚገርም ነገር እናያለን። ለምሳሌ አሊምን ሲያሰብቱ አዋቂ ነው አላህ ስብሓንሁ ወተዓላ የሰው ልጅም አዋቂ ይባላል። ዑለሞቻችንን ፉላን ዓሊም ነው፣ እገሌ ዓሊም ነው እየተባለ ይጠቀሳል። በጣም ዓሊም ነው እየተባለ ይጠቀሳል። ተመሳሰለባቸው እኮ እዚህም ላይ በእነሱ አካሄድ ማለት ነው። በዚህ ጊዜ ቅድም እንዳልነው ሐይ ላይ ምንድን ነው የሚሉት? የአላህ ስብሓነሁ ወተዓላ አዋቂነት እንደ ፍጡራን አዋቂነት አይደለም ነው የሚሉት። ጠይብ እንደዚህ ከተባለ ሌላም ቦታ ላይ ለምንድን ነው እንደዚህ የማትሉት? ለአላህ ስብሓነ ወተዓላ እጅን ታሰብቱና የአላህ ስብሓነ ወተዓላ እጆች ግን እንደ ፍጡራን እጆች አይደሉም ለምን አትሉም? ለአላህ እስቲዋ ታሰብቱና የአላህ ስብሓነ ወተዓላ እስቲዋ ግን እንደ ፍጡራን እስቲዋ አይደለም ለምን አትሉም? ለአላህ ስብሓነ ወተዓላ አይኖችን አስብታችሁ ለምንድን ነው ግን አይኖቹ እንደ ፍጡራን አይኖች አይደሉም ብላችሁ የማትሉት ለምንድን ነው እንላቸዋለን። አልዓሊም ወልሐኪም ሐኪም ጥበበኛ ነው። ይህም በእርግጥ ሁለት ነገሮች ተብለዋል እዚህ ላይ ዑለሞቻችን አልሐኪም ሚን አልሕክማ ከጥበብ የመጣ ነው በአንድ በኩል ሁለተኛው ደግሞ ከሑክም የመጣ ነው ከፍርድ ስለዚህ አላህ ስብሓንሁ ወተዓላ ፈራጁ ነው አላህ ስብሓንሁ ወተዓላ ጥበበኛው ነው እንላለን ጥበብ ሲባል ወضዑ ሸይእ ፊ መውضዕህ ነው አንድን ነገር በትክክለኛ ስፍራው ማስቀመጥ ነው። ዳዕዋም ላይ ልብ እንበል። ሂክማን ተጠቀም ይላል ሰው። ሂክማ ብሎ ማለት ምንድን ነው? ሂክማ ብሎ ማለት አንዳንድ ሰዎች እንደሚፈልጉት ሁሌ ለተገኘው ሰው ሁሉ ቀስ ማለትና በፈገግታ መመለስ አይደለም። አንዳንዶቹ እንደሚያስቡት ደግሞ ሁሌ ሁሉንም በቁጣና በጠነከሩ ቃላት ለመመለስ መሞከር አይደለም። ይህንንም ያንንም ያካትታል ይላሉ ዕለሞች አንዳንዴ ዱላንም ሊያካትት ይችላል። ከዚህም በላይ ሊሄድ ይችላል። ብቻ እንደ ወቅቱ እንደ ሰዎቹ ሁኔታ የሚቀያየር ነገር ነው። ይሄ ሂክማ የሚባለው ዳዕዋ ላይ እንጂ አንዳንድ ሰዎች እንደሚት ሁሌ አንድ ጫፍ ይዞ መጓዝ ብቻ አይደለም። እና ሐኪም እነዚህን ነገሮች ያካትታል። ያኔ ፈራጅነቱንና ጥበበኛነቱን ማለት ነው። አላህ አዋቂ ነው ስንል እንግዲህ አላህ ስብሐነሁ ወተዓላ እውቀት ሁሉንም ነገር ያካበበ ነው። እንደ ፍጡራን እውቀት እየጎደለና የተወሰነ ነገሮችን ብቻ በማወቅ ላይ የተወሰነ ነገር አይደለም። ወቀውሉ ወሁወ አልዓሊሙ አልኸቢር ኸቢር ሲባል ደግሞ ሚነል ኢኽባር የውስጥ አዋቂ ማለት ነው። እንግዲህ ዓሊም አዓም ነው ማለት ነው። ይሄኛው ደግሞ አኸስ ነው። ዓሊም ስንል ሁሉን ነገር አዋቂ ማለት ነው። ኸቢር ብለን ስንል ደግሞ የውስጥ አዋቂ ማለት ነው። የውስጥ አዋቂ ማለት ነው። ያዕለሙ ያውቃል አላህ ስብሓነ ወተዓላ ማ የልጁ ፊል አርድ የሚገባውን መሬት ላይ የሚገባውን ያውቃል አላህ ስብሓነሁ ወተዓላ። መሬት ውስጥ የሚገባ በርካታ ነገር ይኖራል። አዘሪት ይገባሉ፣ ውሃ ይገባል፣ የተለያየ ነገር ይገባል። ወማ የኽሩጅ ሚንሃ ከሷ የሚወጣውንም ያውቃል አላህ ስብሓነሁ ወተዓላ። ከመሬት የሚወጣ አዝርዕት ይወጣሉ ማዕድናት ይወጣሉ። ብዙ ነገሮች ወማ የንዚል ሚነ ሰማይ ከሰማይ የሚወርደውንም እንደዚሁ ያውቃል አላህ ስብሓነሁ ወተዓላ። ከሰማያት ዝናብ ይወርዳል። ወማ ያዕሩጁ ፊሃ ወደ እሷ የሚወጣውንም እንደዚሁ ሩሕ ይወጣል ወደ ላይ። መልካም ስራዎች ይወጣሉ፣ መላይኮች ይወጣሉ፣ ብዙ ነገር ቀጥሎ ምናል ወዕንደሁ እሱ ዘንድ አለ መፋቲሑ ልይብ የሩቅ ሚስጥር መክፈቻዎች አሉ አላህ ስብሓነ ወተዓላ ብቻ ያውቃቸዋል የነዚህ የሩቅ ሚስጥሮች መዳረሻ የእውቀት መዳረሻ አላህ ብቻ ያውቀዋል ላ ያዕለሙሃ ያውቃትን ላህ ወሱ ብቻ እንጂ ማንም አያውቃትን ዕልም ልይብ አላህ ዘንድ ብቻ ያለ ነገር ነው ዕልም ልይብን አውቃለሁኝ ብሎ የሚል ሰው ካለ በዚህ ንግግሩ ይከፍራል እገሌ ያውቃል ብሎ የሚያምን ሰው ካለም እንደዚሁ በዚህ ንግግሩ ወይም በዚህ እምነቱ ይከፍራል። ወያዕለሙ ያውቃል ማ ፊል በሪ ወልባሕር በየብስና በባህር ያለውን ያውቃል። ወማ ተስቁጡ ሚን ወረቀትን ላ ያዕለሙሃ ወማ ተስቆጡ አትወድቅም አትረግፍም ሚን ወረቀትን ከቅጠል ኢላ ያዕለሙሃ እሱ የሚያውቃት ቢሆን እንጂ ማለት ነው። ሱብሓነላህ አንዲት ቅጠል አትረግፍም በአላህ ፈቃድ ብትሆን እንጂ አንዲት ቅጠል አትረግፍም በሌሊትም በጨለማም አላህ ስብሓነ ወተዓላ ያችን ቅጠል መርገፏን የሚያውቅ ቢሆን እንጂ ወቅቷን ቦታዋን የምትረግፍበትን ወቅት ቦታውን እንደዚሁ ቢያውቅ እንጂ አላህ ስብሓነሁ ወተዓላ ማለት ነው። ይህንን ያወቀ ሰው እንግዲህ አላህ ስብሓነሁ ወተዓላ ሁሉ ነገራችንን የሚያውቅ አላህ ስብሓነሁ ወተዓላን ሊፈራ ይገባል። ጨለማ ላይ ሆን አላህ ስብሓነሁ ወተዓላ ይመለከታል። ብርሃን ላይ አላህ ያይናል። ከሰዎች ጋር አላህ ስብሓነሁ ወተዓላ ይመለከታል። ብቻችንን ሁሉን ነገራችንን ያውቃል አላህ ስብሓነሁ ወተዓላ ተባረከ ወተዓላ ወላ ሐበቲን አትኖርም ማለት ነው ፊ ظሉማት ሐባ አትኖርም ፍሬ አትኖርም ፊ ظሉማት ፊ ظሉማት አርድ በመሬት ጨለማ ውስጥ ወላ ረጥቢን እርጥብ ነገርም አይኖርም ወላ ያቢስ ደረቅ ነገርም አይኖርም ኢላ ፊ ኪታብን ሙቢን በተብራራው መጽሐፍ ላይ ቢሆን እንጂ ማለት ነው ይህንን ነገሮች እነዚህ አሁን የዘረዘርናቸውን ነገሮች የሚያውቅ አላህ سبحانه وتعالى ሁሉን ነገራችንን ያውቃል። ውስጥ ውጫችንን ያውቃል። የደበቅነውን ግልጽ ያደረግነውን አላህ سبحانه وتعالى ያውቃል። የምንሰራው ስራ በመልካም ንያን የተሰራው ወይ ስለ ሪያነው ለስምዓን የተሰራው አላህ ያውቃል። በጣም ጥንቃቄ እንድናደርግ የሚያደርግ አያት ነው። ወላሂ ወማ ተሕሚሉ ምን ኡንሳ ወላ ተضዑ ኢላ ቢዕልሚህ እንግዲህ አንዲት ወማ ተሕሚሉ አታረግዝም ናፊያ ሆና ማለት ነው ምን ኡንታ ከሴት ወላ ተضዑ እንደዚሁ አትወልድም ኢላ ቢዕልሚህ በሱ እውቀት ቢሆን እንጂ መቼ ታረግዛለች ስንት ጊዜ ይረገዛል መቼ ይወለዳል ምን አይነት ልጅ ይወለዳል አላህ ስብሓን ወተዓላ ብቻ ያውቀዋል فقام قلت له لتعلموا أن الله على كل شيء قدير وأن الله قد أحاط بكل شيء علما لتعلموا توقزند أن الله الله سبحانه وتعالى يمن دنو كلام التعليل قتل الله الذي كذب الله الذي خلق سبع سماوات ومن الأرض مثلهن بلوان الله سبحانه وتعالى سبع سماوات فطرال ከመሬትም የእነሱን አምሳያ ማለት ነው። ሰባት ሰማያትን ፈጥሯል። ከመሬትም የእነሱን አምሳያ ማለት ነው። ሊተዕለሙ ታውቁ ዘንድ አነ አላህ አላህ አላ ኩል ሸይን ቀዲር በሁሉም ነገር ላይ ቻይ መሆኑን ማለት ነው። ወአነ አላህ አላህ ቀድ ሐጠ ቢኩል ሸይን ዕልማ በሁሉም ነገር ላይ በእውቀት በኩል አላህ ስብሓነሁ ወተዓላ አካባል ማለት ማካበብ ሲባል ሁሉ ነገሩን ባለበት ሁኔታ አሳምሮ ማወቅ ነው። እናም አላህ ስብሓነሁ ወተዓላ ሁሉን ነገር ጠንቅቆ ያውቀዋል። كالله سبحانه وتعالى وكثير يملك عندهم نقر يلم قوله إن الله الله هو الرزاق الله سبحانه وتعالى رزاق سيرة مبالغة من الرزق مبالغة لبت من الرزق رزق ما استثنى بات أم سجي لما لهم قريب مبالغة بلا سنين سجي بتشاسان بات أم سجي ما لهم هو الرزاق نو ذو القوة يهاي لبالبيت نو المتين تنكر هنا يحيل بالبيت الله سبحانه وتعالى طيب كتروا حديث رسي متان إثبات السمع والبصر لله سبحانه وتعالى تعالى كذين جمرا لن والله تعالى أعلم وصلي وسلم على حبيبنا وشفيعنا محمد صلى الله عليه وسلم